يريدون أن يخرجوا من النار وما هم بخارجين منها ولهم عذاب مقيم ይላል ከእሳት ከጀሃነም ለመውጣትና ለመትረፍ ራሳቸውን ለማዳን ይሞክራሉ፣ ይመኛሉ። ግን እሳቱ ዳኢሙን ላያንቀጢ ስለሆነ የማያቋርጥ ስቃይ፣ የማያቋርጥ አዛብ ሊሆን አይችልም። ወማ ሁም ቢኻሪጅነ ሚንሃ ይላል አላሁ ስብሓነ ወተዓላ። ከእሷ ከእሳት ሊወጡና ሊተርፉ ሊያመልጡ በፍጹም አይችሉም። ለምን? ወለሁም አዛቡን ሙቂም ዳኢም የሆነ ስቃዩ ሁሌ ሊሆን የሚችል የማይቋረጥ የሆነ ነውና በአንድ ሀዲስ ወፊል ሀዲስ ይላል። በአንድ ሀዲስ ሲነገር ዩጃኡ ቢልካፍር የውመል ቅያማ ቅያማ ልታ ካፍርን አላሁ ስብሓነ ወተዓላ ያቀርበውና ተብሎ ይጠየቃል። ፈዩቃሉ ለሁ አረአይታ ለው ካነ ለከ ሚልአል አርድ ዛበን አኩንተ ተፍተዲ ቢህ ምድርን የሞላ ምድሯን የሞላ ወርቅ፣ አልማዝ፣ ሀብት ሁሉ ቢኖርህና ፊዳ ከፍለህ ራስህን ማዳን እንድታድን ቢደረግ አኩንተ ተፍተዲ ብሂ ታተርፍ ነበር ራስን ይሄን ከፍለህ ይላል ጌታ አላሁ ስብሓነሁ ወተዓላ። በጭንቀት በሰቆቃ የሞላ ስለሆነ ይህ ካፍር ፈይቁሉ ነአም አዎ ይህ ከተፈቀደልኝና ከተሻለማ በምን እድሌ ሲል ይገልጻል። ፈዩቃሉ ፈዩቃሉ ለሁ ቀድ ኩንተ ሱኢልተ ማ ሁወ አይሰሩ ሚን ዛሊክ ألا تشرك بي فأبيت فيؤمر به إلى النار። በዱንያ ሀያት ፕሮግራም ላይ እያለህ ከዚህ ቀለል ያለ ጥያቄ ነበር የተጠየቅከው። ያም እንዳታሻርክ በአላሁ سبحانه وتعالى ምንም ነገር እንዳታጋራ፣ እንዳትከፍር፣ ሙናፊቅ ፋሲቅ እንዳትሆን ነበረ የተጠየቅከው። እምቢኝ አልክ። ቀላሉ ነበረ። ዛሬ አድርግ፣ ከፍለህ ራስን ብታድን ህይወትን ብታተርፍ ከምትባለው ጥያቄ በጣም የቀለለ ነበረ። ዛሬ ምንም አይነት መፍትሄ የለውምና ተብሎ ከአላሁ ስብሓነ ተዓላ ወደ እሳት ወደ ጀሃነም ታዞለት ፈዩእመሩ ብሂ ኢለናር ወሳሪቁ ወሳሪቃ ፈቅጠኡ አይዲያሁማ ጀዛአን ቢማ ከሰባ ነካላም ሚነላህ ወላሁ አዚዙን ሐኪም ወደ ሌላ የቁርአን አያ ሲገባ ወሳሪቁ ወሳሪቃ ሴት ሆና ስርቆት ላይ ብትስተማራ እንዲሁም ወንድም ሆኖ ቢሰርቅ ይላል ጌታ አላሁ ስብሓነ ወተዓላ አይ ኩሉ መን ሰረቃ ረጁላን ካነ አው ኢምረአ ፈቅጠኡ የዳ እጃቸው እንዲቆረጥ አዘዘ አላሁ ስብሓነ ወተዓላ። የእጃቸው መሰረቅ ጀዛአን ቢማ ከሰባ ነካላም ሚነላህ። እነዚህ ሌቦች እጃቸው እንዲሰረቅ ዋጋቸው ነው ላደረጉት ለአስጸያፊ ወንጀል ይላል አላሁ ስብሓነ ወተዓላ። ይህ ቅጣት ከአላሁ ስብሓነ ወተዓላ ዕቁበተን ሚነላህ የተወሰነው የተደነገገው ወላሁ አዚዙን ሐኪም። አላሁ ስብሓነ ወተዓላ ጥበቡ የተሟላ ጌታ አላህ ማንንም በዙልም በበደል ያለ ፍትሃዊነት የሚወስን ውሳኔም አይደለም ይላል። ፈመን ታበ ሚን ባዕድ ዙልሚህ አጋጣሚ ሆኖ ከስርቆቱና ከሌላ ወንጀልም ጭምር ተውበት የሚያደርግ ሰውማ ይላል አላሁ ስብሓነሁ ተዓላ ተውበቱን ዱንያ ላይ ይቀበለዋል፣ አውፍ ይለዋል። ኢነላሃ ገፉሩ ረሂም አላህ መግፍራው ፈመን ታበ ሚን ባዕድ ዙልሚሂ ወአስላህ ባህሪውን አስተካከለ፣ ስራውን፣ ሁኔታውን፣ ሂደቱን ሁሉ አመቻቸ፣ ተውበት አደረገ፣ እስትክፋሩ ላይ ጠነከረ፣ ጥሩ ተቅዋን ያዘ መስተካከሉ ማለት ይሄ ነው። ፈኢነላህ የዛን ጊዜ ጌታ አላህ የቱቡ አለይህ አኽራ ላይ እዚህ ዱንያ ላይ ተውበቱን ይቀጣ ይቀበለውና ፈላ ዩአዚብሁ ፊል አኽራ ማለት ነው። በዚህ የተነሳ በዚህ ወንጀል አኸራ ላይ አይቀጣውም፣ አውፍ ይለዋልና ተውበት አድርጎ ስለ ተመለሰ ማለት ነው። ከዚህ ጋር ተያይዞ በሌብነት ሂደት ላይ ሰራቂዎች እጃቸው እንዲቆረጥ ሲወሰን ምክንያት አለው። አንደኛ አንዲት ሰሃባ በነቢዩ ሰሃባዎች ዘመን አንዲት ሴት እቃ ትዋስ ነበር ከጎረቤቶቿ ትዋስና አትመልስም። እና ከዛ በኋላ ሰዎች የተዋሳዮችን እቃ ሁሉ ካነት ኢምራአቱን መክዙምያ ተስተዒሩ መታአን ትዋስና እቃውን ወተጃህድሁ ትክዳለች፣ አትመልስም። በዚህ የተነሳ ነቢዩ ዓለይሂ ሰላቱ ሰላም እቃ ተወስዶ እየተካደባቸው ያሉ ሰዎች መጡ፣ ክስ መሰረቱ። በዚህ የተነሳ ዕቃ ወስዳ እየካደች ይመታ አድርገው ሁኔታ ከተረጋገጠ በኋላ እጇ እንዲቆረጥ ትዕዛዝ ሰጡ፣ ወሰኑ ነቢዩ መክዙምያዋ ጎሳዋ መክዙምይ ነች። ሰዎቹ ጠንከርከር ያሉ ሰዎች ናቸው። ቤተሰብ አላት። በቤተሰቧ አማካይነት ኡሳማን እብኑ ዘይድ አነሱ። ይህ ኡሳማ እብነ ዘይድ በምትኩ ሌላ የሚደረግ ነገር ቢሆን ቢኖርና አሊያም አውፍ ቢባልላት ለማለት ብሎ ነቢዩን አነጋገራቸው። ጉዳዩ መክዙምይ ጎሳ በመሆኗና ጠንካራ ቤተሰብ በርካታ ሰው ያለው ቤተሰብ ተሰሚነት፣ ተደማጭነት ያላቸው በመሆኑ የተከሰተ ጉዳይ ስለሆነ የሸሪያ ህግና ደንብ እንደየሰዎቹ አይለያየም። እንደየቤተሰብ እየታየ ቤተሰብ ክብደትና የቤተሰብ ቅለት እየታየ የሚወሰንና ሚላላን የሚጠብቅም አይደለም። ኡሳማን ተቆጡት። በበኒ እስራኤል ዘመን የነበረው ሂደት ይሄውም እኮ ነበር አሉ። ትላልቅ ቤተሰቦች፣ ጠንካራ የሆኑ ሰዎች በሚሰርቁ ጊዜ ሕግና ደንቡን ይዘሉታል። ከዛ በዘለለ ዝም ማንኛውም ተራ የሆነ ቤተሰብ ሲሰርቅ አቃሙ አለይል ሐድ አሉ። እርምጃ ይወሰድበታል፣ ሌባ ነህ ተብሎ እጅ ይቆረጣል። እንደዛ ነው ልታደርጉ የፈለጋችሁት አሉ። ለው አነ ፋጢማ ቢንት ሙሐመድን ሰለላሁ ዐለይሂ ወሰለም ሰረቀት ለቀጣቱ ይድሃ አሉ። ሌላውን ተው። የኔ የራሴ ልጅ ፋጢማ በዚህ አጸያፊ ወንጀል ለስርቆት ብትገኝ እንኳን እርምጃ ይወሰድባታል፣ እጇ ይቆረጥ ነበረ ብለው አሉና እጇ እንዲቆረጥ እቺ ሴት መኽዙምያዋ ውሳኔ ሰጡ። ስለዚህ የአላሁ ስብሓነሁ ወተዓላ ትእዛዝ በሌብነት ላይ በወንጀሉ ሂደት እጅ ሲቆረጥ ለሌላው ማስተማሪያ ጭምር ነው እንጂ የሚሰረቀው ነገር ምንም ያህል ቢከብድ ከሰው አካል ይበልጣል ማለት አይደለም። ከሰው ሰውነት አካል ይበልጣል ወይም ደግሞ በገንዘብ ይተመናል የሰው አካል ለማለትም አይደለም። መነሻው ሌብነት የራሱ የሆነ የራሱ ሀቅ ያልሆነ ነገር ነው። በእስር እንደ ዘመኑ በሌላም ቅጣት መቅጣት ይቻላል። ያንን ጌታ አላሁ ስብሓነ ወተዓላ መደንገግ መወሰን አቅቶትም አይደለም፣ ግን ሌብነቱ እንዲጠፋ ነው የተፈለገው። ተልእኮው እዚህ ጋር ያለው መልእክት ሌብነቱ እንዲጠፋ ነው። ሌብነት ከጠፋ የሰው ልጅ ሰላምን ያገኛል። አማን ያገኛል። ወንጀል ከመሰረቱ እንዲነቀል እንጂ የተፈለገው አይደለም። ሌብነት ገዳይም ቢሆን ገድሎ መታሰሩን ረዥም አመታት መታሰሩን እንደ እንትን ይቆጥረውና ገድዬህ ማረሚያ ገባለሁ ይላል። እንዲያን አመለካከት ነው ሸሪዓ ማጥፋት መደምሰስ የፈለገው። ወደ መጠኑ በምንገባበት ጊዜ ከምን ያህል ነው የሌባ እጅ መቆረጥ ያለበት? ስንት ሲሰርቅ ነው? ምን ያህል ሲሰርቅ ነው? እዚህ ጋር ቁርአን አያቱ ላይ መጠኑን አልገለጸም። ወሳሪቁም ወሳሪቃ አለ። ወንድ ሆኖ ሌባ፣ ሴት ሆና ሌባ የሰረቀች ሰርቀው በተገኙ ጊዜ እጃቸው ይቆረጥ ብቻ ነው ያለው። ግን በምን መነሻ የሌብነቱ የተሰረቀው ገንዘብ ወይም ንብረት መነሻው በምን ያህል ቁርአኑ ላይ አልተገለጸም። ባለፈው ደርስ የነቢዩ ሀዲስ ቁርአንን ይፈስራል፣ ቁርአን ሀዲስን ይፈስራል ብለናል። ልክ እንደዛ አብራርተውታል ነቢዩ በሀዲሳቸው። መነሻው ከምን ያህል በሆነ ጉዳይ ነው ሌባ እጁ መቆረጥ ያለበት ተንትነው አብራርተው አስቀምጠውታል። ስለዚህ ወደዛ መነሻ በምንገባበት ጊዜ በሰሂህ ሰሂህ ማለት ቡኻሪና ሙስሊም በዘገቡት ሪዋያ አኢሻ ባወራችው ቱቅጠው የዱሳሪቂ ሳሪቂ ፊ ሩብዑ ዲናሪን ፈሳኢዳ በሌላ ሪዋያ ደግሞ ሙስሊም ብቻውን ባወራው ላ ቱቅጠ ወየዱ ሳሪቂ ኢላ ፊ ሩብ ዲናሪን ፈሳኢዳ ይላል። ይሄ ሶስት ብር ማለት ነው። የሌባ እጅ ቆረጥ በሶስት ብር መነሻ ማለት ነው። በሌላ ሀዲስ ከዛ በታች በሆነው እንዳይቆረጥ ይላሉ። እና ወደ እጅ ድያ ካሳ ስንመጣ በጣም አጃይብ ነው። አንደኛ ተዞልሞ አንድ ሰው ተበድሎ አንድ ሰው እጁን ቢቆርጥ በሰላም ምንም ያላደረገ ሰው አይደለም እጁ ጣቱን ጣቱን ቢቆርጥ በሸሪያ የተደነገገው አስር ግመል ነው ለዚህ ሰው የሚከፈልለት አስር ግመል። ሁለተኛ ጣቱን ቢቆረጥ እንደዚሁ አስር ግመል። በጣም ግን የሚያጅበው ይሄ ክብሩን በጠበቀ ጊዜ የራሱን ሰላም የጠበቀ ጊዜ በተቅዋው በኢማኑ በቆመ ጊዜ ነው። ተዋርዶ ግን ራሱን ዝቅ አድርጎ ራሱን አልከስክሶ ሌብነት ላይ በጣለ ጊዜ ግን አምስቱንም ጣት የያዘች እጅ ትቆርጣለች በሶስት ነው። በሌላ ሀዲስ እንደገና ለአነ ላሁ ሳሪቃ ይስርቁ ልበይዳ ፈትቁጠው የዱሁ አለው የአላህ ቁጣ እርግማኔ ይውረድበት ሌባ ላይ አሉ። ለመለማመድ ለመነሻ ወደ ሌብነት መግቢያ እንቁላል ይሰርቃል። በሚቀጥለው ስርቆቱ ደግሞ ያሳድጋታል። አሁንም በሚቀጥለው ስርቆት ያሳድጋል። እያለ እያለ ወደ ሶስት ብር ደረጃ ሊደርስ ወደሚችለው ሌብነት ይገባና ፈቱቁጣው የድሁ እጁ ትቆረጥበታለች አሉ። ስለዚህ ወደ ቁርአኑ ሳያብራራና ሳይተነትነው ቀርቶ የነበረው ይህንን ነው። በሐዲስ ትንታኔ ሲሰጠው የመቆረጫው መነሻ ይህን ያህል ይሆናል። ምናልባት ተውበቱ ፈመን ታበ ሚን ባዕድ አለ። ተውበት ያደረገው ከስርቆቱ በኋላ ቢሆን እጁ ከተቆረጠ በኋላ ከሆነ አኽራ ላይ ቀጣ የነበረው ቅጣት አዛብ ከዛ ይተርፋል ማለት ነው። ትክክለኛ ተውበት ከሆነ ምክንያቱም ሁለት ሀቅ ነው እዚህ ጋር ያለው። ሌባ እጁ ይቆረጥ ሲባል አንደኛው ሀቅ አንደኛው የሰው ሀቅ ነው፣ የሰው ንብረት ነው ይሰረቀው ሁለተኛው ሐራም ያደረገ ጌታ አላህ ነው፣ ያን ጥሷል፣ ይቀጣል አኽራ ላይ። ዱንያ ላይ ላለው እጁ ከተቆረጠ በኋላ ለአኽራው ግን ተውበቱ በቂ ሆንና ከአኽራው አዛብ ይተርፋል ማለት ነው። ለምን ፈመንታ በሚን ባዕድ ዙልሚሂ ወአስለሃ ራሱን በተቅዋ በኢማን አስተካከለ፣ አሻሻለ። ፈኢነላህ የቱቡ አለይህ የቅበሉ ተውበተሁ ፈላ ዩዐዚብሁ ፊል አኽራ ማለት ነው። አኽራ ላይ አይቀጣውም። ምክንያቱም ጌታ አላህ ኢነላሃ ገፉሩን ረሂም ነውና። አለም ተዕለም አነላህ ለሁ ሙልኩ ሰማዋት ወልአርድ ለአላሁ ስብሓነ ወተዓላ ሙሉ ንግስና አለው። ለአላህ የሚጎልበት ነገር የለም። ألم تعلم أيها المخاطب أن الله تعالى له السلطان القاهر ሙሉ የሆነ ቢየዲህ መለኩቱ ሰማዋት ወልአርድ ዩአዚቡ መን የሻ ወየግፍሩ ሊመን የሻ አላሁ ስብሓነሁ ወተዓላ መቀጣት ላለበት ሰው ወንጀሉ ሊያስቀጣው ካስቻለው ይቀጠዋል። ወየግፍሩ ሊመን የሻ وانجل سرطو لمغفرة لتوتنا لاستكفار كبقى مغفرة هذا قال قيت الله والله على كل شيء قدير بهل مدرقيتو الله سبحانه وتعالى ملو أقمي علو قيت الله نونا يا أيها الرسول لا يهزنك الذين يسارعون في الكفر عليه ይሄ ተስሊያ ይባላል። አንዳንድ ሙናፊቆች ወይም አንዳንድ ለኩፍር የቀረቡ ሰዎች መጀመሪያ አስመስለው የሚጠቀሙት ኢማንን ማሳየት ነው ለሰው በጠንካራ ኢማን እንዳለ ነገር በዲን እንቅስቃሴዎች ሁሉ ቀዳሚ ሆኖ ሲገኝ ታየዋለህ። ሙናፊቅን ሲቀመጥ ሲነሳ ሰፈል አወል ላይ ሌላውም ሌላ ነገር ላይ ከላይ ኢማን ተብሎ እንዲዘመርለት እንዲዘፈንለት እነዚህ አይነቶች ለኩፍር የቀረቡ ናቸው ይላል ጌታ አላሁ ስብሓነ ተዓላ። ስለዚህ ተጽዕኖ አይፍጠርብህ ነው እያለ ያለው ነቢዩን ያ አዩሃ ረሱሉ ላ ያህዙንከ አለዚነ ዩሳሪኡነ ፊልኩፍር ምን ለዚነ ቃሉ አመና ቢአፍዋሂህም ወለም ቱእሚን ቁሉብሁም አለ። ኢማን የቀልብ ጉዳይ ነው። ባዶ ኢማን ውስጣቸው ላይ ቀልባቸው ላይ ኢማኑ ሳይኖር በምላሳቸው ኢማን አለም ብለው ሚያሳዩ ሚያስመስሉ ሚያጭበረብሩ የእነዚህ ጉዳይ መቼም አያሳስብህ ይላል አላሁ ሱብሓነሁ ወተዓላ። ሙናፊቆች በምላሳቸው ኢማንና ለኢማን የሚታገሉ ይመስል እንዲዘመርላቸው ፈላጊዎች original ኢማን ካላቸው ሰው በላይ ኢማን ሲተጉ ታያለህ፣ ሲለፉ ታያለህ። ውስጡ ላይ ግን የተበላሸ ኢማን እንዳለው ጌታ አላህ ብቻ ነው የሚያውቀው። ለዚህ ነው ሙናፊቅ የተባለው። ውስጡ ሌላ ላዩ ሌላ ስለሆነ ኢማን የሚረጋገጠው ላዩ ላይ ባለው እንቅስቃሴና ወይ በአለባበስ ወይንም በምላሱ በሚናገረው አይደለም ኢማን የሚረጋገጠው። ስለዚህ እንዲህ አይነቶች ለኩፍር በጣም የቀረቡ ስለሆነ ያ ሙሐመድ እንዲያሳስብህ አይገባም ይላል። الذين قالوا آمنا بأفواههم ወለም ቱእሚን ቁሉብሁም አለ። ቀልባቸው ሳያም ትክክለኛው ኢማንማ ያለው ሙእሚን ሙእሚን ነኝ ብሎ ስለታየው ወይም ደግሞ ሙእሚን ነው እንዲባልለት እዛም እዚህም ማስታወቂያ ሲሰራ አታየው። ومن الذين هادوا سماعون للكذب سماعون لقوم آخرين آلا إيه وجه التسليان لا تتأثر يا محمد ولا تهزن لسني الذين يتسابقون نحو الكفر ويتبعون فيه بسرعة تنش نقر باقي زين ምንም የሚያመርታቱ ነገር የለም። ለኩፍር ተንሸራቶ ለመግባት ጫፍ ላይ ያሉ ናቸው ይላል። የቁሉነ ቢአልሲነቲም አመና ወቁሉ ወቁሉብሁም ካፊራ ወሚን አለዚነ ሃዱ መዲና ላይም በኑ ቀይኑቃ፣ በኑ ነዲር፣ በኑ ቁረይዛ እየተባሉ የሚጠሩ የሁዳዎችም ጭምር አሉ። የእነዚህም ጉዳይ ጭምር አያሳስብህ። ልክ እንደነዛ እንደ ሙናፊቆች ቸል በላቸው። ሰማዑነ ሊልከዚብ ሰማዑነ ሊቀውሚን አኸሪነ ለም ያእቱክ። ይሄ ሰበብ አለው። ሰበበ ኑዙል አንድ ጊዜ ነቢዩ አለይሂ ሰላቱ ወሰላም አንድን የሁዳ አሁን ካልናቸው የሁዳዎች ውስጥ መዲና ላይ ከሚኖሩት መዲና ላይ በተከታታይ ባለፉ ድሩሶች እናነሳ እንደነበረው የተለያዩ የይሁዳ ጎሳዎች ይኖራሉ። ብለናል። በኑ ቀይኑቃ፣ በኑ ነዲር፣ በኑ ቁረይዛ እየተባሉ የሚጠሩ ከነዚህ የሁዳዎች ውስጥ አንዱን የሁዳ ሙር አለ ነቢይ ሰለላሁ ዐለይሂ ወሰለም ቢየሁድን ቢየሁድይን ሙሐመም ሙሐመም ተደርጎ ውሃ ከዛ መጅሉዳ ፊቱ ከሰል ቀብተውት ፊቱ የሁዳዎች አንድ አህያ ላይ ጭነውት አህያው ላይ ከበስተኋላ ፊቱን ወደ አህያው በስተኋላ አድርገው ካስቀመጡት በኋላ ከዛ በኋላ አዩና አጋጣሚ ነቢዩ ፈዳአሁም የሁዳዎችን ጠሯቸው። ፈቃድ ሀከዛ ተጅዱን አደዛኒ ፊ ኪታቢኩም ከእናንተ ውስጥ ዝናን ያደረገ መቀጣት ያለበት ቅጣት እንደዚህ ነው ብሎ የሁዳዎችን ጠርተው ጠየቋቸው። ቃሉናም አዎ አሉ። ፈዳ ረጁለን ሚን ዑለማኢህም ውስጣቸው ላይ ካሉ ከይሁዳዎች ማለት ነው አንዳንድ አዋቂ ተብዬዎችን ጠሩ። ፈቃለ አንሹዱኩም ቢላህ አለዚ አንዘለ ተውራተ አላ ሙሳ هكذا تجدون حد الزاني في ተውራት ላይ ዝና ወንጀል ይሰራ መቀጣት ያለበት እንደዚህ ነው። ፊቱ ላይ ከሰል ተቀብቶ አህያ ላይ ተጭኖ ተገርፎ ይሄ ብቻ ተደርጎ ነው የሚታለፈው። ተውራትን በሙሳ ላይ ባወረደ ጌታ አላህ እጠይቃቸዋለሁ ሐቋን አስቀምጡልን ብለው ዑለማዎቻቸውን አነጋገሩ። ቃሉ ላ ሐቂቃውማ ይሄ አይደለም አሉ። ለውላ አነከ ነሸተና ቢሃዛ ለም ኑኽቢሩክ በአላህ ብለህ ባታነጋግረን ባትጠይቀን ይሄን እውነታውንና ምስጢሩንማ አንነግርህም ነበር። በተውራት ውስጥ ያለው ረጅም ነው። ዚና ያደረገ ሰው ትዳር ካለው ይወገራል፣ በድንጋይ ይጨፈጨፋል። ይሄንን ነው የሚለው ተውራት ላይ። ይህን ህግና ደንብ ስናንሻፍፍና ስናዞረው ምክንያታችን እኛ የሁዳዎች አሉ። ወላኪናው ከሱረ ፊ አሽራፊና ታላላቅ ሰዎች፣ ታዋቂ ቤተሰቦች አይነት ሰዎች ዝናው ላይና በዚህ አስጸያፊ ወንጀል ላይ ሲሰማሩ እርምጃውን መውሰድ ወንጀሉን፣ ቅጣቱን መቅጣት አላስቻለንም አሉ። ምክንያቱም ኢዛ አከዝነ ሸሪፈ ተረክናሁ ወኢዛ አኸዝነ ደዒፋ አቀምና አለይህ ለሐዳ ተውራት ውስጥ ያለ ወንጀል ዜና ያደረገ ሰው የሚቀጣ ቅጣት በዚህ መልኩ ልናዛባውና ዞር ልናደርግ የቻልነው ምክንያት ይሄ ነው። ሀብታሙና ታዋቂው ጠንካራና አቅም ያለው ቤተሰብ ዝናው ላይ ሲሰማራ ይታለፋል። ደካማና ደኢፉ ሊቆምለት ጎኑ ላይ ሊቆምለት ጠንካራ ሰው የሌለ አይነት ወንጀሉ ላይ ሲሰማራ እርምጃ እንወስዳለን። የዛን ፈቁና ተአለው ፈልነጅተሚ አላ ሸይን ኑቂምሁ አለ ሸሪፊ ወልወዲ ለሀብታሙንም ድሃውንም ያማከለ እርምጃ ሊወሰድበት የሚችል ነገር ላይ አንድ ውሳኔ ላይ እንድረስ ተባብለን ነው ይህን ህግና ደንብ ተውራት ላይ ያለውን ትተን ፈጅተማዕና አለ ተሐሚሚ ወልጀልድ መካነ ረጅም ተወግሮ በድንጋይ ተጨፍጭፎ ይገደል በሚለው ምትክ ይሄንን ያመጣነውና የደነገግነው ለዚህ ነው። ለዚህ ጉዳይ ሲጠሩ እነዚህ ይሁዳዎች ومن الذين هادوا سماعون للكذب سماعون لقوم آخرين لم يأتوا قال ውሸትን ይሰሙና በውሸት ተሞልተው ያ ሙሐመድ አንተ ጋም ለዚህ ሁክም አሁን ለተባለው ካልቀረቡ ሰዎች ከበኑ ቁረይዛዎች ውሸትን ይሰሙና ዩሐሪፉን አልከሊማ ሚን ባዕድ መዋዲ ተውራት ላይ ያለውን እውነታ የሚያዛቡ የሚያንሻፍፉ ናቸዋል። ኑ ተውራት ላይ ያለውን ሐቅ እንድናገኝ ተውራትን አንብበን ያለውን እውነታ እናውጣ ብለህ በምትል ጊዜ እርስ በርሳቸው የቁሉነ ኢን ኡቲቱም ሃዛ ፈኹዙ ወኢን ለም ቱእተው ፋዘሩ ትሄዱና ሙሐመድ ጋር ተውራት ላይ ያለውን እውነታ እኛ ያዛባነውን ያንሻፈፍነውን ሐቂቃውና እውነታው ይሄ ነው ብሎ ባለ ጊዜ فخذوه ተቀበሉት ወይለም ቱተውሁ ምናልባት ተውራት ውስጥ ያለው እውነታ ረዥም ነው። ተወግሮ መገደል አለበት ትዳር ኖሮት ዜና ያደረገ የሚለውን እውነታ ፈልቅቆ የሚያወጣ ከሆነ ፋህዘሩ ተውትና ዞር በሉ የሚባባሉ እኮ ናቸው አለ አላሁ ስብሓነሁ ወተዓላ። ወመን ዩሪድ ላሁ ፊትነተሁ ፈለን ተምሊከ ለሁ ሚነላሂ ሸይአ። መጀመሪያውኑ ጥመትን ያጸደቀለትን ሰው ያ ሙሐመድ አንተ ልታስተካክለውና ልታቃናው ፈጽሞም አትችልም ይላል። መብቱም አቅሙም የለህም ይላል። ኡላኢከ አለዚነ ለም ዩሪድላህ አዩጠሂረ ቁሉበሁም አላሁ ስብሓነ ወተዓላ ከኩፍር ነጃሳ ከቆሻሻ ከጥመት ሊያስተካክላቸው ስላልፈለገ ለሁም ፊ ዱንያ ኺዝዩን ወለሁም ፊ ልአኺረቲ አዛቡን ዐዚም ለእነዚህ ዱንያ ላይ አነስተኛነት፣ ውርደት፣ አኺራ ላይ ደግሞ አሳማሚ የሆነ አዛብና ትልቅ ከበድ ያለ ቅጣት ይጠብቃቸዋልና ይላል።